ከጾም ተቃራኒ ጾም ግን በአመት ውስጥ ስለሆነ አነስተኛ ነው። ከዛ በነ አንድ ስምንት ቀን የሚያመጣል ከጾሙ ስምንት ቀን በአመት ውስጥ ሐሙስ ሰኞ ራሱ ብትጾም ታደርሰዋለህ። ምን ያለ ቀላል ነው። የሶላት ግን ይከብዳል። በየወሩ ግልጽ ነው። ዒለቱ ይሄ ይመስላል። ብቻ ወላሂ አለም ዒለቱ ስላልተነገረ ነው። አንድ ዒላ ስንቀበል ፉቃዎች የሚያመጡታሉ የሚመስላቸውን ነገር ኢላው አላሁ አለም ምን እንደሆነ ሐቂቃው ለምን እንደሆነ አይታወቅም፣ ግን ይመስላል። ምክንያቱ ይሄ ሊሆን ይችላል ይመስላል። ለሌላም ነገር ሊሆን ይችላል አላህ አለም። ብቻ ግን ይመስላል ብለው ነው ይህንን ያመጡት። ደግሞም ይመስላል ጂን ጂን ከአህካሞች ውስጥ ቀጥሎ ብናይ የሕሩሙ ሐራም ነው። አለል ሐኢድ ሐይድ ባየች በምታይ ሴት ላይ ሐራም ይሆንባታል። ነፍሱል ሙስሐፊ ቁርአንን መንካት ሐራም ነው። ምን ገይሪ ሐኢልን ያለ መከላከያ ያለ መጋረጃ ከላይ ማለት ነው። መጋረጃ ማለት ከላይ በልብስ ላይ ምናምን ነገር ካልሆነ በስተቀር መንካቱ ክልክል ነው። ቁርአኑን መንካቱ ሐምሉ ደግሞ ልብስም ቢኖር ይከለከላል። ሐምል ሐምልና መስ ይለያያል። ሐምል ማለት ቁርአኑ ከላይ ሆኖ እንደዚህ መሸከም ነው። ይሄ በጨርቅ በትራስ እንድትይዘው አይሆንም። መሸከሙ ሐምሉ ይገባ ቃል <laughs> እሺ መንካቱ ደግሞ ቢላ ሐኢልን አይቻልም። በሐኢል ግን መንካት ይቻላል ነው። ለምሳሌ በእስክሪብቶ እንደዚህ ብታሳይ ችግር የለም የሚለው ነው። ሐኢል መስ በዚህ መሆን የለበት ሐምልና መስ ላይ ሐምል ከሆነ ግን አይቻልም። አልገባችሁም? يحرم حرمنا على አለል ሐኢድ لا ላይ መስል قران ቁርአንን من غير حائل يا ያለ حائل ማለት ነው። ያለ መጋረጃ مكاكل ላይ ሌላ ልብስ ነገር ሳይኖር ሳይጠቀሙ ማለት ነው። ከቀውሌ ተዓላ አላህ ብሏልና ላ የመስሁ ኢለል ሙጠሃሩን በዚህ ተርጉሙት ነው። ላ የመስሁ ላ የመስሁ አይነካውም ቁርአንን إلا المطهرون ሙጠሃሮች እንጂ አይነኩትም ይላል። ሙጠሃራ ለው ላይ ዑለማዎች በተለያየ ነገር ነው። እነሆ ለቁርአን ፈርድ ላ የመስሁ ኢለል ሙጠሃሩን አይደል እ ነው የሚለው لا يمسه አይነካውም إلا المطهرون ጽዱዎች ንጹሆች እንጂ ምን ማለት ነው ሙጠሃር ማለት المطهرون ማለት أي المسلمون والمؤمنون ተብሏል ለምን ካፊሮች إنما المشركون نجس ስለተባለ ሙጠሃር ማለት አይል ሙእሚን ማለት ነው ይህን አድርገዋል ኢለል ሙጠሃሩን ማለት ደግሞ እለል ሙተወዲኡን ተብሎም ተተርጉሟል ያለ ውዱ ቁርአን መንሳት አይቻልም ማለት ኢለል ሙጠሃሩን ማለት መላኢካዎች ብሎም ተተርጉሟል ብዙዎቹ አጥረ የሚያደርጉት ይህን ነው። ምክንያቱም ቁርአን ለውሐል መሕፉዝ ላይ ያለውን ነው እንጂ ይህንን ምድር ላይ ያለውን አይደለም። ያንን ነው ያሉ لا يمسه إلا المطهرون أي إلا الملائكة المقربون ብለው ተፍስረውታል። ቁርአንን ካልን ደግሞ إلا المطهرون ማለት ኢለል ሙስሊሙን በከሃዲያን እጅ መግባት የለበትም ነጃቶች ስለሆኑ ቀልባቸው ነጃሳ ስለሆነ አካላቸው ባይሆንም እንኳን ይሄ ተግባባል። ኢለል ሙጥሃሩን ያለውን ከስል ዑለማዎች ደግሞ በሐይድ ያልሆነች ማለት ነው ሙጥሃር እና ጀናባ ያልሆነ ማለት ነው። ኢለል ሙጥሃሩ ሙጥሃሮች እንጂ አይነኮቶች ንጹሆች ጅኑብ ያልሆኑ ሰዎች ሐይድ ያልሆነች ኢለል ሙጥሃሩን ኢለል ሙተወዱን ውዱእ ያለው እንጂ ሐይድ ባታይም ውዱእ ከሌላት መንካት አትችልም። ከዚህም ሄደዋል። አሁን እሳቸው ያሉት ምንም ነው لا يمسه ቁርአንን መንካት አይችልም። إلا المطهرون ጽዱዎች ንጹሆች እንጂ ንጹሆች እንጂ ሀይድ የሌለባቸው ናቸው መንካት የሚችሉ በሚለው ሂደው ስለዚህ ሀይደኛ ቁርአንን መንካት አትችልም። ነፍሰል ሙጠሃር አይ ሁሉም ይመስላል። ምን መሰለ ውዱእም ራሱ ውዱ የሌለ ሰው መንካት ይችላል ያለውን ነው። ብዙዎች መሐዲሶች የለን ያለውን ነገር አይቀበሉትም። ለሌሎች እንትን የተጣራ የሆነ ደሊል የለውም። ሁሉም ሰነዶች እንዳለ ሙቀሪቦች እንትን ዱዓፎች ናቸው። ስለዚህ የሚቀበሉት ምን ነው? إلا المطهرون ሞር ያስገቡታል። إلا ያለው አብዛኛው ዑለማ የሚሰጠው إلا أي إلا المؤمنون إلا المسلمون ብለው ነው የሚሄዱ ሙስሊሞች እንጂ መንካት አይችሉም። ግን إلا المطهرون ማለት ሀይድ የሌለባቸው ጅኑብ ያልሆኑ ያለውን ደግሞ አሁን እንቀረዋለን። ሐዲስ ይመጣል፣ ሐዲስ ይመጣል። በሀይድ የሆነች በጅኑብ የሆነች ወይም የሆነ መንካት አይችሉም። ይህም ሐዲስ አለው። አቅረብ ኢለ ሰዋብ ነው እንትን ሲሐነት አለው ሐዲሱ። ስለዚህ ይህንን ይቀበሉታል። ውዱ አለው ላይ ግን አይደከም። ውዱ ባይኖረውም አንድ መቅራት ይችላል። ወላኪን ተቅዋና ይህንኛው ይበቃል አይበቃም እንለያያለን። ለቁርአኑ አዘማ ለታላቅነቱ ለክብሩ ካየን ግን ቁርአኑን ይዞ አድርገህ እንጂ አትንካው። በቃ ንጹህ ሆነን ነው መንካት ያለብን። ሁክም መናገርና ምን ያለያል። ግን ያለ ያለ ውዱ ቢቀራ አንተ ከሰውዬ ጋር ፈቃ ገባ መግባት ውስጥ የለብህም። ጸቡ ለምን ደሊል የለህም። የጀርባ አጥንት የለህም። ደሊል በቃ ደሊል ሐዲስ ከሆነ ሐዲስ ነው። ንጹህ ደሊል ማግኘት አለብህ። ያስከለለ ድረስ አለመንካቱ ጥሩ ነው። ምክንያቱም ውዱ ለምሳሌ ዱዓ ስታደርግ በውዱ ሁነህ የምታደርገው ዱዓ በጣም ጥሩ ነው አይደል? ያለ ውዱም ዱዓ አይቻልም ማለት አይደለም። ግን የውዱ የእንትን የዱዓ ሸርጦች ውዱ አድርጋችሁ ወደ ቂብላ ዙራችሁ ቁርአን እየቀራችሁ ምን ይባላል? ከዛ ውጭ ዱዓ የለም ማለት አይደለም። አፍበሉ ተነገርክ ማለት ያንኛውን አታደርግ ማለት አይደለም። በውዱ አድርገን ቁርአን መንካታችን ጥሩ ነው። ግን ያለ ውዱ ቁርአንን መንካት አይቻልም። ፉቃዎች ይላሉ ሞባይል ላይ ያለው ሞባይል ላይ ያለው ምን ያው እክትላፍ ነው ያለው። አሁን ኸላፍ ነው ምን የምነግርህ ብነግርህ ማሐቀቅ አይደለም። ሞባይል ላይ ሲዚ ተደረገ ፎቶያም ይሁን ጽሁፍ ሽንት ቤት ራሱ ይዛችሁ መግባት አይቻልም አሉ። ብዙ ነገር ነው መስአላ የሚነሳው በዚህ እነሱ ደግሞ የሆነ ጽሁፍ ጅስማዊ አካላዊ የሚታይ ጽሁፍ ስለሌለው ሴብ የተደረገ ነገር ድብቅ ነገር ስለሆነ እንደ ሐፊዝ ነው። ሐፊዝን ያለ ውዱ ተነካዋል አይደል? ቁርአን ያሐፈዘ ተሸከማል። ውስጥ ነው ያለው። እነዛ ይላሉ ይቻላል የሚሉ ሰዎች፣ ሌሎች ደግሞ ሽንት ቤት ላይ እንኳን ተጠንቀቅ እንደው ውዱ የሚለው ነገር ቢቀር ሽንት ቤት ዘንድ መግባቱን ግን መጠንቀቁ የተሻለ ነው። ይህን አንተ ሜሞሪ ያለውን ሞባይል መሸከሙ በጣም እንትን ይላል። በጣም ብዙ ነገር ያሰራል። ይሄን እንትን እክትላፍ አለበት። አይቻልም ሽንት ቤት ዘን እንዳትገባ ቁርአኑ ውስጥ አለ። ቁርአንን እንደፈለክ በካርቶን ተሸክመህ ብትበላል ፈለገ ካርቶን ውስጥ ብትደብቀው ይዘህ መግባት አይቻልም። እንደዛ ነው አይቻልም ነው ያለው። هذا አቅረብ ለተቅዋ ይሻላል ነው ውስጥ የተለያየ ምርምር ብታስኬድም ይህ አለ ጽሁፉ እቺ ሜሞሪ 30 ጁዝ ቁርአን ነው ያለው 30 ጁዝ ቁርአን የታለ አካሉ የታለ ምናምን ጥያቄ ምርምር ውስጥ ልንገባ እንችላለን። ግን አንተ መጥፎ ነገሮች ራሱ እየረቀቁ ነው የመጡብን። እሳት የምንሰራባቸው ነገሮች በጣም እየረቀቁ መጥተዋል ከፌትኑ ጋር። ከጊዜ በኋላ እኮ ሁሉ ሐራም ሊመጣ ይችላል። እ ያሐፈዘችው ነገር ልንጠራው ነው የሐፈዘችው ነገር ካለ ቁርአኑን አትንሳ፣ መቅራት ግን ትችላለች ነው ያሉት። አስተማሪ ከሆነች ተማሪ ከሆነች ህዝብ ላይ ያለች ከሆነች ቁርአኑን ትቀራው ችግር የለም። ኒስያን ረሳለሁ ብላ የምትሰራ ከሆነ ዑለማዎች ፈትዋ ማለት ነው። ፈትዋ ነው፣ ሐዲስ አይደለም። ላይመስሁ አይነካውም፣ አይፈቀድለትም። ኢለል ሙጠሃሩን ንጹሆች እንጂ ኢለል ሙስሊሙን ወል ሙእሚኑን ብሎ ተፈስሯል። ኢለል ሙጦሃሩን ማለት ደግሞ ከሀይድና ከጅኑብ የጠሩ ተብሎ ተፈስሯል። ኢለል ሙጦሃሩን ማለት ውዱ ያላቸው እንጂ አይነኩትም ተብሎ ተፈስሯል። ውዱ ያላቸው እንጂ ያለውን ደካማ ነው ብሎታል። በቃ ተግባባን አይደል? በዚህ ይህም ኢለል ሙጦሃሩን ማለት ኢለል መላኢከቱል ሙቀረቡን ተብሏል። ቁርአን ሳይሆን ለውሐል መሕፉዝ ላይ ያለው እነሁ ኪታቢ መክኑን ስለተባለ ለውሐል መሕፉዝ ላይ ነው። ሰላሳ ጁዝ ቁርአን የተናለ ለውሐል መሕፉዝ ላይ አለ አይደል? ከዛ በየተራ ነው ለነብዩ አለይሂ ሰላቱ ወሰለም በ23 ዓመታት እንደ አስፈላጊነቱ ተራ በተራ ወረደ የመጣው ቀስ በቀስ ማለት ነው። ከሰማው ዱንያ ቀስ በቀስ ወረደ። ያንን ነው መላእክታዎች እንጂ አይደርሱበትም የተባለው ተብሎም ተፈስሯል። እና አቅረብ አሁን ሀይደኛም አይፈቀድላትም፣ ጀናተኛም አይፈቀድለትም። ቁርአን መንካት መቀራቱ ላይ ደግሞ ሌላ ሐሳብ ሳይዝ ቢቀሩት የሚለው ጥያቄ ደግሞ ይነሳል። ወደፊት እንጥራው። ላይመስሁ መንካት አይፈቀድም ይለል ሙጠሃሩን ንጹሆች እንጂ አይንሱ ተብሏልና ወሊማ ፊል ኪታብ ለዚ በዛ ደብዳቤም ውስጥ ተጽፏል ከተባሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የጻፉት ደብዳቤ አጽፈው ማለት ነው። ራሳቸው ነብዩ አለይሂ ሰላቱ ወሰለም ማንበብን መጻፍም አይችሉም፣ አጽፈው ነው። ولما في الكتاب አንድ ቁርአኑ ላይ መስሉ ለልሙጠሃሩን ብሏል። ስለዚህ ሀይደኛ ሴት መንካት አትችልም ቁርአንን። ከዛሌከ ሌላ እንደዚሁ ولما في الكتاب ደብዳቤውም ውስጥ አለ እንደዚሁ ጥቅስ ከሐዲስ በኩል ደሊል ሊያመጣ ነው። ከቁርአን ላነሱ ለሙጣሃሩን ስለተባለ ሀይደኛ መንካት አትችልም። ولما في الكتاب ደብዳቤውም ውስጥ አለ አለዚ ከተበሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የጻፉት ለአምር ብን ሐዝ ለአምር ብን ሐዝም አንድ ደብዳቤ ጻፉለት። ሆነ አገር ላይ የሆነ የራሱ ተልእኮ ስጠው ሰጥተውት ሄዷል። እያስተዳደረ ነው አካባቢ ላይ እና ደብዳቤ ጻፉለት። ምን አለ? ላይመት ሙስሐፈ ኢላ ጣሂር የአምር ብን ሐዝ ብዙ ነገር አለ መልእክት ሌላ ማስተላለፍና ላይመስል ቁርአን ኢላ ኢላ ጣሂር ንጹህ እንጂ ቁርአን ማንም እንዳይነካ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ጧሂር ያለው ብዙ ነገር ነው፣ ብዙ ነገር ይዛል። ጧሂር ያለው ጧሂር እንጂ ንጹህ እንጂ እንዳይነካው። አምር ብኑ ሐዝም ምን ውስጥ ነው ያለው? አብዛኛው ኩፋር አለበት አካባቢ ነው ያለው። ስለዚህ ኢላ ጧሂር ማለት ኢላ ሙስሊም ማለታቸው ነው። ቁርአንህን ንገራቸው፣ አስተምራቸው፣ ግን አካሉን ካፍር እንዳይነካብ ማለታቸው ሊሆን ይችላል። ኢህቲማል ነው። ኢህቲማል ከገባው አንድ ነገር ደግሞ ለአንድ ነገር ደል አድርገህ ስንቅን ገትረህ መከራከር አያስደፍርህም። ጣሂር ኢላ ሙእሚን ሙእሚን እንጂ እንዳይነካው እንደ ሙእሚን እንጂ ካፊር ነጃሳ ነው አዎ እነመል እነል እነመል ሙሽሪኩን ነጀሱን ተብሏልና ነጃሳዎች ናቸው እነሱ አቀልባቸው ነው ዛሁራቸው ንጹህ አይደለም ስለዚህ ደግሞ ቁርአኑ ቀልባቸው ነጃሳ ከሆነ መንካት አይችልም ላይመስል ሙሳሐፈ ቁርአንን እንዳይነካ ኢላ ጣሂር ንጹህ እንጂ እንዳይነካ ብለዋል ነብዩ አለይሂ ሰላቱ ወሰለም በደብዳቤው ወሊማ ፊል ኪታብ ደብዳቤውም ውስጥ መልእክት ስላስተላለፉ አለዚ ከተበሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ጻፉት ለአምር ብን ሐዝም ለአብር እብን ሐዝም ጻፉት ላይ ላይመስል ሙሳሐፈ ቁርአንን እንዳይነካ ኢላ ጣሂር ንጹህ እንጂ ጽዱ እንጂ ብለዋል ነብዩ አለይሂ ሰላቱ ወሰለም ተባባናል ጣሂር ማለት ጣሂር ሙስሊም ዛሂር ማለት ራሱ ለዚህ ሌላ ሐዲስ ያመጣል። ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ መዲና ላይ አገኘኋቸው ይላል። መዲና ሲሲካቱል መዲና መዲና መንገድ ላይ ነብዩ ሲንቀሳቀሱ አገኘኋቸው። እንደ አጋጣሚ ተገናኘን። ኩንቱ ጁኑበን ጀናብተኛ ነበር። ተንኸነፍቱ ይላል። ሽልክ ብዬ አመለጥኩ ከኋላ ሄጄ ሻውር ወስጄ መጣሁ። አይነ ኩንተ አባ ሁረይራ የት ነበርክ? የት ደርሰህ መጣ? አይ ኩንቱ ጁኑበን እና ፈኺፍቱ አን ጃሊሰት እርሱ ጋር መቀመጥ ፈርቼ ነው ትንሽ እንትን ቆሽሼ ነበር አላቸው። እነል ሙእሚነ ላ የንጅስ ሙእሚን እኮ አይነጅስም አሉ ነቢ ዓለይሂ ሰላቱ ወሰላም። ከዚች ላይ ይዘው ጠዋሂር ማለት ሙእሚን ጠዋሂር ነው። ሙእሚን አይነጀስም ማለት ንጹህ ነው፣ ጽዱ ነው ማለት ነው። ስለዚህ ጡህርና ነጅስ የሚባለው ቃል ራሱ ተግባራዊ ሊሆን ይችላል። إن المؤمن لا ينجس ብለዋል። ሙእሚን አይነጀስም አሉት። ስለዚህ ጧሂር ማለት ሙእሚንነት ራሱ ጽዱ ያለውን ነገር ያስይዛል። ብለው ይሄዳሉ ረእዩ ሞር رواه النسائي نسائي ዘግበውታል ወገይሩህ ሌሎችም ዘግበውታል ወሆ ይህ ሐዲስ የሽበሁል ሙተዋቲር ሙተዋቲርነት ደረጃ ደርሷል ተዋትርነት አለው ሰሒህ ነው ደጋግሞ በብዙ ሐዲሶች ነው በብዙ ሰንሰለት ተዘግቧል ሰነዶቹ በጣም በርካታ ናቸው ሰነዶቹ በርካታ ናቸው ሶሒህ ሶሒህ ሶሒህ ሶሒህ በሆነ መስመር ከሶስት እና ከዛ በላይ ካለ ሙተዋቲር ይባላል ሐዲሱ ሙተዋቲር ነው በብዙ ሰነዶች መጥቷል رواه النسائي وغيره رواه النسائي نسائي ዘግቧል وغيره ሌሎችም ዘግበውታል ይሄን ሐዲስ ከዚህ لا يمس المصحف الا طاهر ካለው ምን ያዝ ምን ያዝ ሸኹ ምን ያዙ አሁን ሸኹ የሰጡን ፈትዋ ይህን ደሊል አድርገው ነው ለምንድን ነው የተጠቀሙት ኃይለኛ ፊት አትነካውም لا يمس المصحف الا طاهر ማለት አይድ የሆነች መንካት አትችልም ማለት እንጠቀማለን አሉ። إلا طاهر ካሉ ሌሎችም ብለው ተጠቅመዋል። ኢላ ጣሂር ማለት ኢላ ሙተወድኡም ብሎም ይተረጎማለን። ከሻፊዒ እንደዛ ነው ያስተላለፉት። ለጥሩነት ለከማልነት መዝሀቡን ብንስ ይችላል ይቆረማውን ማለት ለቁርአኑ ክብር እንጂ ለአህካም አይደለም። ولما في الكتاب الذي በደብዳቤው ውስጥ ስላለ ከተበው ረሱላህ ሰለላሁ ዐለይሂ ወሰለም የአብር ብን ሐጅ ላ የመስል ሙስሐፍ ቁርአንን እንዳይነካ ኢላ ጣሂር ንጹህ እንጂ ብለዋል። ስለዚህ ጀናባ ያለበትና በሐይድ ላይ ያለ ሴት መንካት አትችልም። ጣሂር አይደለችምና የቀልብ መነጀስ አይደለም የሰውነት መነጀስ ሳይሆን አሁን ሶላት የላትም። ሰውነቷ ይነጅሳል ማለት አይደለም። رواه النسائي نسائي ዘግበውታል ወገሩ ሌሎች ወሆ ይህ ሐዲስ የሽበሁል ሙተዋቲር ሙተዋቲርነት ደረጃ ደርሷል። በተደጋጋሚ በተለያየ መስመር ነው የመጣው ብዛ መስመሩ በጣም ብዙ ነው ማለት ነው ሐዲሱ ሊተለቅናት ሰዎችም ደግሞ ብልቀቡል በይሁንታ ተቀብለውታል ይህን ሐዲስ ኢላ ጣሂር ያለው ሐዲሱ ሰህ ነው እናንተ ከምኑ ላይ ነው ትርጉሙ ኢላ ጣሂር ያለው ሙስሊም ማለት ነው ኢላ ጣሂር ማለት ጀናባና ሐይድ የሌለባቸው ማለት ነው ኢላ ጣሂር ማለት ውዱ ያለው ማለት ነው የተለያየ ትርጉም ተሰጥቷል የውዱን እንዳትከራከሩበት ብያቸዋለሁ የተለቅና ሰዎች ተቀብለውታል። ቢልቀቡል በይሁንታ በይሁንታ ተቀብለውታል። ማሻአላህ ብለው ተቀብለውታል። ሐዲሱ ሙተዋቲር ነው ማለት ነው። وقال شيخ الاسلام ابن تيميه رحمه الله من ይላሉ مذهب الائمه الاربعه የአራቱም አኢማዎች አካሂድ أنه لا يمس المصحف إلا طاهر لا يمس المصحف ቁርአንን መንካት አይችልም إلا طاهر طاهر እንጂ ንጹህ የሆነ ሰው እንዳይነካ ብለው አራቱም አኢማዎች ተስማምተዋል። ምስላይ ጀናባ የሆነ ሀይድ ያለባት እንደማትነካ اجمع الناس عرفتم ما إنه شخص من طهر عودوا لا لله إلا طهر لا يمس المصحف قرآن من كافة كلم إلا طهر نسوه نجي هيدي للنبات جنابا يالهون يالهونك وأما قراءة الحائط هون من كافة لا يسمى وأما قراءة الحائز عند هاي دنيا ما ندب للقرآن قرآن ما ندبوه من غير مس المصحف قرآن يالمنكات فهي ይህቺ መስአላ መሐሉ ኺላፍ የኺላፍ ቦታ ናት። ዑለማዎች ተካልፈውበታል። መሐለ ኺላፍ የግጭት ማዕከል ናት። የግጭት ነጥብ ናት። ግጭት ያለባት ነጥብ ናት ይቺ ወአማ ቂራአቱ አልሐ ቂራአቱ አልሐኢድ ሀይደኛ ቁርአን መቅራቷ ለልቁርአን ቁርአንን ማንበቧ ሚን ገይሪ መስል ሙሰሐፍ ቁርአኑን ያለ መንካት ፈሄ ይህቺ መሐሉ ኺላፍ የግጭት ቦታ ናት። በይነ አህሊል ዒልም በሊቃውንቶች መካከል ተለያይተውባታል። ወልአህወጡ እንደው ጥንቃቄው ቢወስድ ለዲናችን ጥንቁቅነትን ለመውሰድ አነሃ ይህች ሴት ላተቀረኡል ቁርአን ቁርአንን አትቅራ አትቅራ ትቶ ይቅርባል ኢላ ዒንደ ደሩራ የግድ አስቸጋሪ አስፈላጊ ካልሆነ በስተቀር እንደ ደሩራ ካልሆነ በስተቀር ትቶ በጣም አንገብጋቢና አስፈላጊ ካልሆነ ትቶ ለምሳሌ አንገብጋቢ የሚሆነ ምን ጊዜ ነው ከማ ኢዛ ኸሽየት ትፈራን ይመስል የስያነሁ ይረሳኛል ብላ ሐሲብናል አው ሙደሪሃ ሙዓልም አስተማሪም ከሆነች እንደዚህ እንደዛ ካልሆነ በስተቀር እንጂ ትቶ መጀመሪያ በሐይድ ያለች መቅራት ትችላለች አትችልም ችግር ቢኖርም ባይኖርም ኺላፍ አለበት ኺላፍ አለበት አንድ ሐይደኛ መቅራት ትችላለች አዎ ይምላል አይቻልም ዑለማዎች መካከል የተለያየ ሊቃውንቶች መካከል ኺላፍ አለበት ወላኪን ወላ አህወቱ ለጥንቃቄ እንደው ለቁርአን ክብር ለጥንቃቄው ስንል እንደዚህ አይነት ኺላፍ የተፈቀደበትን ነገር ደግሞ አለመስራቱ ነው አለመስራቱ እኔ ለጥንቃቄ ይሆንልናል። ወላህወቱ ለጥንቃቄ በጣም ጥሩ አነሃ ይህች ሴት ላተቅረው ቁርአን ቁርአን አትቅራ ይቅርባት። እና እንደ በሩራ ምን ማለት ነው? በሩራው ምንድን ነው? ከማ ኢዛ ሐሽየት ምን ማለት ነው? ተፈራንነት ይፍያ ነው መርሳት ያን ፈታ ይመስል ለዚህ አይነት በሩራ ካለ ትቅራ ችግር የለም እያሉ ነው። ወላሁ አለም አላህ ይበልጠዋል ነው መሰላችሁ የምፈልገው ዳል يحرم على الحائط በሀይደኛ ላይ እርም ይሆንባታል ሐራም ነው አጥዋፍ ቢልበይት በቤቱላህ መጠወፍ ክልክል ይሆንባታል በቤቱላህ ዙሪያ መጠወፍም ክልክል ነው የቀውሌ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ ለአኢሻ ለአኢሻ እንዲህ ብለዋታል لما حاضت ሀይድ ባየች ጊዜ እንዲህ አሏት መካ ሄደው ነበር እንትን ለማድረግ ሀጅ ዑምራ ሐርማ እየሄደች እያለ መንገድ ላይ ሀይድ መጣ አለቀሰች እንደውም ሲሪ ለምን ታለቅሳለች? እኮ ሀዳ ሸይኡን ጀበለሁም አላ በናቲ አደም በአደም ልጆች ላይ አላህ የግድ ያደረገው ነገር ነው። የማይቀር ተፈጥሮ የተፈጥሮ ግዴታ ለምን ታለቅሻለሽ? አለ ታረጋግቷል። افعلي አድርጊ፣ አይዞሽ ما يفعل الحاج ሐጃጅ የሚሰራውን ሁሉ ስሪ፣ ሁሉንም አድርጊ። ለምሳሌ ሰዓይ وقوف እንትን وقوف عرفة مبيت بالمزدلفة ሙዝደሊፋ ማደር አረፋ ላይ መቆም ሚና ላይ ጀመራ ሰላትን መወርወር፣ ዘበህ እነዚህ ሁሉ ይበቃላታል። ኢላ አይውና غير ነገር ግን አላ ተጡፊ ጠዋፍ እንዳታደርጊ بالبيت በበይቱላህ ጠዋፍ እንዳታደርጊ ሐታ ተጥሁሪ ከሐይድሽ እስከምትጠሪ እስከምትጠሪ ድረስ ሐይድ እስከምትጠሪ ድረስ ጠዋፍ ብቻ እንዳታደርጊ ጠዋፍ ካልተደረገ ደግሞ ሰዓይ የለም ሰዓይ ክልክል አይደለም በራሱ ግን ጠዋፍ ካላደረጊ ከጠዋፍ ቀጥሎ ነው አይደል ሰዓይ የሚነገረው የትኛው ቦታ ላይ ነብዩም ሲያደርገው የነበረው ሲያዙት የተጻፈው ነው። ሰዒ ማለት በሶፋና በመርዋ መካከል ሰባት ጊዜ መመላለስ ሰዒ ይባላል። በይነ ሶፋ ወልመርዋ። ጠዋፍ ማለት ደግሞ በካዕባ ዙሪያ መሽከርከር ነው። ሰው መስጂድ ውስጥ ነው፣ ሐረም ነው፣ መስጂድ ነው። መስጂድ ውስጥ ስለሆነ ምን አታደርግም? ጠዋፍን አታደርግም። ከሶላትን የሚታየው እንደ ሶላት ነው። افعلي አድርጊ አሏት ሀይድ ባየች ጊዜ ጠዋት ክልክል ነው بالبيت በበይቱላህ لقوله صلى الله عليه وسلم ለአኢሻ ለአኢሻ ብለዋታል لما ሀይድ ባየች ጊዜ افعلي አድርጊ ፈጽሚ አድርጊ ማይፈዓሉ ሐጃጅ የሚሰሩትን ሁሉ ስሪ ለምሳሌ ምን ይመስል አንድ አንድ አንድ ሰምቱ አረፋ መቆምን ይመስል ሌላ ሐጃጅ የሚያደርገውን ሁሉ አድርጊ ለምሳሌ ምን ይመስል አረፋ መቆም ማለት ነው እንትን እ ድንጋይ ይመስል መወርወር አለ አይደል? ሶስት ተራሮች ላይ ይወረወራል አይደል? ያ ማለት ነው። ሚና ላይ ይወረወራል። እ እንበረ እ ሚና ማደር እ እ ምን እሺ ዘበህ ሌላ ሰዓዩን ታደርገዋለች። ጠዋፉ ተከልክላለች። ሰዓዩ ከጠዋፉ በኋላ ነው። ሁዙአኒ አኒ መናሲከኩም ብለዋል አይደል ነብዩ አለይሂ ሰላቱ ወሰላም ከኔ የሐጅ ስነ ስርዓታችሁን ውሰዱ ብለዋል። ነብዩ ደግሞ ከጠዋፍ በኋላ ነው ሰዓይ ስለዚህ መቀደምና መአኸር አለው። እዚህ ላይ ራሱ የግድ ከጠዋፍ ቀጥሎ በዛው ነው ወደ ሰዓይ የሚሄዱ ያን አላስተማሩ። ሌላ ቦታ ግን ተጠይቀው ችግር የለም ችግር የለም ያሉበት አለ። ጠዋፍን ግን እንትን ሰዓይን ከጠዋፍ በኋላ ስለሆነች እሺ ሌላ እ ሙዝደሊፋ ማደር ይህ የሐጃጅ ስራ ነው ሙሉ እነዚህ እነዚህን ታደርጊ ችግር የለም የተከለከለችው افعلي አድርጊ አይሻ ما يفعل الحاج አትቀመጪ፣ ችግር የለም አይዞሽ፣ የሐጅ ጊዜ ቢገባም አንቺ በሐይድ ብትሆኝ እንዳትደነግጭ፣ አትፍሪ፣ አይዞሽ፣ ምንም አትሆኝ። افعلي አድርጊ ما يفعل الحاج ሐጃጅ የሚያደርገውን ሁሉ ሁሉም ፈቃድ غير ነገር ግን أن لا تطوفي ብቻ أن لا تطوفي ጠዋፍ እንዳታደርጊ፣ بالبيت በቤቱላህ እንዳትጠውፊ እስከመቼ ሀታ ተጥሁሪ ሐይድ እስከምትጠሪ ድረስ አባብ ሐዲሱ متفق ስለዚህ ጠዋፍ አይቻልም ማለት ነው። ምን የጧፍ ጊዜ አይመጣም። የምታልፈው የአረፋ ቀን ብቻ ነው። አረፋ ብቻ ነው ጊዜ የሆነ የተወሰነ የተገደበ ጊዜ አለ። ሌላው በፈለክበት ሰዓት ምን ችግር የለም። ገባ? ዘጠነኛው ቀን ውቁፍ አረፋ ብቻ የዛን ዕለት እኮ ከዚህ በአውሮፕላን ልትሄድ ትችላለህ። ቀጥታ አረፋ ላይ ትውላለህ። አለቀ። ሐጁን አግኝተዋል። አልሐጁ አረፋ ያሉት ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሀጅ እኮ ማለት በቃ አረፋ ነው አሉ። ለምን እሱ ነው ዋናው። እሱ እንዳለጡ ዘጠነኛው ቀን ካለፈ አረፋ ካመለጠ አመጧል። የአረፋን ቀን ከዋልክ በኋላ ግን ጠዋፍ አላት አድርገዋል። ጠዋፈ ኢፋዳ የሚባለው ስትገባ የምትገባው ጠዋፈል ቁዱም ነው ወይንም ጠዋፈል ዑምራ የሚባለው ነው። ችግር የለም እንቀረዋለን። ወደፊት ይመጣል ሀሳብ ኢንሻአላህ። ወይሕሩሙ ሐራም ነው አለል ሐኢድ በሐይደኛ ላይ አልልብሱ መቀመጥ ፊል መስጂድ መቀመጥ እርም ነው ሐራም ነው። የቀውሌ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ እኔ እኔ አሉ ነብዩ አለይሂ ሰላቱ ወሰላም ላኡሒል ልመስጅድ መስጊድን አልፈቅድም ሐላል አላደርግም ለሐኢድን ለሐይደኛም አልፈቅድም ወላ ለጅኑብ ለጀናብተኛም አልፈቅድላቸው መስጊድ ውስጥ እንዲቀመጡ እንዳድሩ ረዋሁ አቡ ዳውድ መስጊድ ውስጥ የሚያደርሰው ጅኑብ ከሆነ ወጥቶ መታጠብ አለበት መስጊድ ላይ የሚያደር የለም እንደዛ ነው እኔ ላኡሕሉ አልፈቅድም አልመስጊድ መስጊድን አልፈቅድም ለሐኢድ ለሐይደኛ መስጊድን አልፈቅድም ወላ ለጅኑብ ለጀናብተኛም አልፈቅድም መቀመጥ በውስጥ ገብታ መጽሐፍ ብታወጣ ትችላለች። እኔ ችግር የለም። ገብታ የሆነ ነገር ብታወጣ ችግር የለም። አቋርጣ ብታልፍም ችግር የለም። ልብስ ነው የተከለከለው። ለመስአላው ልንገራቸው ሰላት እንድትፈጥሩ ሳይሆን ለመስአላው ደሊል የለም ነው የሚለው ሐዲሱ ضعيف ነው ይሄ ሐዲሱ በጣም ضعيف ነው የሚሉት ሸኹል አልባኒ ضعيف ነው የሚሉት ሐዲሱ ይህንን ደሊል አድርገው እነ ዑሰይሚን አያመጡትም። ሸኹ ሌላ ሰሂህ ሐዲስ ስላለ ያ ወይንም ضعيፎች ተጠራቅመው በቢያንስ ضعيف ሐዲሶች ወደ ሐሰንነት ደረጃ ይመጣሉ የሚለውን ነገር ይዘው ነው ሐዲሱ ضعيف ነው የሚሉት ኢኒ እኔ ለአውሕሉል መስጅድ መስጅድን አልፈቅድም፣ ለሐኢድን ለሐይደኛም፣ ወላ ልጅንም ለጀናብተኛም አልፈቅድም። ረዋሁ አቡ ዳውድ አቡ ዳውድ ዘግበውታል። ወቃሉ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል በሌላ ሐዲስ እነል መስጅደ መስጅድ ላይሕሉ አይበቃም፣ ለሐኢድን ለሐይደኛም አይበቃም፣ ወላ ጅኑብን ለጀናብተኛም አይበቃም፣ ለጀናብተኛም አይበቃም። ሁለቱም ውስጥ ላይ መቀመጥ አይችልም። ሐዲሷን ዳዒፍ ስለሚሉ ለደርስ መግባት ትችላለች። ይሄን ይላሉ። አሁን ሲጋጩ ነበር ባለፈው ሰላት ትነሳለች ማለት ነው። ሰላት እንደዚህ መጨቃጨቅም ያስፈልግ ተጓባን አይደል? እና መስጊድ ላ ያሕሉ ሊጁኑብን ወላ ሊሓዊድ አይበቃም አይቻልም። ረዋሁ እብኑ ማጀህ እብኑ ማጀህ ሐዲስን ዘግቦታል። ወይ ጁዙ ለሃለ ሴት ልጅ ይበቃላታል አልሙሩሩ ማለት ትችላለች። ብልመስጂድ በመስጂድ ውስጥ አቋርጣ ማለት ትችላለች። ችግር የለም። መጽሐፍ አማርኛ ትርጉም አወጣለሁ ብላ ገብታ አማርኛ ይዛ ብትወጣ ችግር የለም። አይ እሱ አይፈገር ምን እዚህ ነው ብዬ ነው የደነገጥኩት። ለሴት የሌለ ወየጁዙ ለሃ ለሴት ልጅ ይፈቀዳል። አልሙሩሩ ማለት ቢልመስጂድ በመስጂድ ውስጥ አቋርጦ ማለት ምን ገይሪ ልብስን ያለ መቀመጥ ለሐዲስ አኢሻ ረዲየላሁ ዐንሃ ይሄ የአኢሻ ሐዲስ ለዚህ መረጃ ይሆነናል። ቃለት እንዲህ አለች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ አሉ ናዊሊን አልኹምራ መስገጃዋን ሲጋጃዋን አሉ ነብዩ ዐለይሂ ሰላቱ ወሰላም የአኢሻ ቤትና መስጊዱ መካከል ላይ ግድግዳ ነው አለ ራሱ ነብዩ ዐለይሂ ሰላቱ ወሰላም መስጊድ ኢዕቲካፍ ነይተው አንገታቸውን ወደ ቤት ያስገብልኝና አበጥርላቸው ነበር ጸጉራቸውን ብላለች አይሻ። እሷ ሀይደኛ ስለሆነች ወይም ስላልገባት እንደዚህ በጣም ለመቀራረቡ ማለት ነው። መግቢያውም ከዛው ከቤት ወደ መስጊድ ማለት ነው። አጂ ወየጁዙ ለሃ ለሴት ልጅ ይበቃል። አልመሩሩ ማለት ቢልመስጂድ በመስጂድ ውስጥ ማለት ይችላል። የሚያባሪ ልብስን ያለ መቀመጥ ለሐዲስ አይሻ ረዲየላሁ ዐንሃ የአይሻ ሐዲስ ደሊል ሆነናል። ካለ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ትላለች አይሻ ናዊሊኒ ስጭኝ አልኹምራተ ስጋጃዋን መስገጃዋን ስጭኝ አሉ ነብዩ አለይሂ ሰላቱ ወሰላም ምን አልመስጂድ ከመስጂድ ውስጥ እስካልጠና ስጭኝ አሉ። ፈቁልቱ አልኳቸው እኒ ሐይድ ራሂደኛ ነኝ ረሱላህ መስጂድ ይገባሉ እንዳልኳቸው ፈቃል እንዳ እነ ሐይበተኪ ሐይብሽ እኮ ለይሰት ቢየዲክ እጅሽ ላይ እኮ አይደለም ያለው አረብ አይደለም እና ሀይበተኪ ሀይብሽ ለይሰት የቤት እጅ እጅሽ ላይ አይደለም ለአለሁ ከዚህ የተፈራው ተለውት ሊሆን ይችላል ስትገባ በጥንቃቄ ብቻ ትግባ እንጂ ችግር የለም እጅሽ አካባቢውን ቢነካው አይነጅሰውም የሚነጅሰው ደሙ ነው ደሙ ላይ ጥንቃቄ አድርጊ ብቻ ለዛ ተፈርቶ ነው ነው ስለዚህ እጇ ሰውነቷ ገብቶ ይወጣል አይደል? ዋናው ተለውስ ብቻ እንዳይገኝ እንጂ ገብታ መውጣት ትችላለች። እሱ እንደሌላ አድርገዋታል። አልገባችሁም? አልገባችሁም? አይ አይግባችሁ እናንተ አይግባችሁ ገለላ እህቶቻችን ብቻ ይግባችሁ። አካሙ እነሱ ነው። ናዊሊኒ ስጪኝ አቀብኝ አለ ኹምራ እስኪ እንትኑን አቀብኝ አሉ። ኹምራ ማለት መስገጃ ማለት ነው። استجارة من المسجد كمسجد يستلط نفسه فقلت إني حائض الفتوى فقال لي إن حيضتك حيض الشكو ليست بيدك يجيك لا دلم يجينا وساوي قطع الشكو قلت موطات ይቻላል ጭቅጭቅ እንዳታስነሳ አባጃ እዚህ የሆነ ጥያቄ ልጅ ጠይቆኝ ይሄንኛው ከመስጊዳችን ከታች ያለውና ያንኛው አንድ ነው አንድ አይደለም ይሄንኛው መስጊድ አይደለም ነው የሚሉት። ለመስጊድነት ሳይሆን ለምን ነበር የተሰራው? መጀመሪያ የተሰራው ለቲቶሪ መስጫ ነው። ስለዚህ ችግር የለም ነው የሚሉት። እንደ መስጊድ አይደለም። አለበለዚያ ይህም ክልክል ነው። በዘንም ከሆነ ይህም ክልክል ይህ አይደለም የሚታየው ችግር የለውም። ቃለ ፊል ሙንተቂ እንደዚህ እንደዚህ ድብቅ ሆነው መስአላ ላይ አይደለም ዋናው መስጊዱ ላይ ራሱ ኺላፍ አለበት። እንዳታነሱት ኺላፍ አለበት። ዋናው መስጊድ ላይ ራሱ ከኋላ የቀራናቸው ሐዲሶች ደሊል አይሆንም አሉ። ደሊል አይሆንም። እንደውም ራሱ ይሄ የአይሻ ሐዲስ ራሱ ገብታ መውጣቷ ደሊል ይሆነናል። አትቆይ አይደለም ያሉት። በቃ ሀይድሽ እጅሽ ላይ አይደለም፣ ዋናው እንደምን ተጠንቀቂ ማለት ነው። ገብታ ወጣለች። ዋናው ውጁዱ ነው መገኘቱ ነው ደሊል ይሆነናል ይላሉ። ግን አይደረግም እንዳታደርጉ ኺላፍ ያለብን ነገር ነው። አልአህወጡ አላ ተፍዓሉ አላ ተድኹሉ ፊል መስጂድ ኢላ ቢሸይእ የሆነ ነገር ይዞ ለመምጣት እንጂ መስጂድ መግባት አይፈቀድም። ይሄ መስጂድ ነው መስጂድ አይደለም፣ ሌላ ጭቅጭቅ አለ። መስጂድ ነው መስጂድ አይደለም ብለው ነው ሁክም እንዲተላለፍ ይሄ መስጂድ ሳይሆን ለቲቶር መጫን የተዘጋጀው ነው አሉ። እዛ ከሆነ ደግሞ መስጂድ አይደለም። ጁማ ከተሰገደበት መስጂድ ነው ይሄ የሚል ደሊል የለም። መጀመሪያ መስጂድ ራሱ ተህየተል መስጂድ ወጅብብና አለ ስንገባ እዚህ መስጂድ እየተባለ ሌላም ጥያቄ ስነሳ ነበር። መስጂዱ የግቢ መስጂድ መውቁፍ አይደለም። መስጂድ ማለት ወቅፍ የተደረገ ቦታ ነው። ባለው ራሱ ጥያቄ ሌላ ይነሳል። ተባባናል። አትጨቃጨቅበት መሳሪያው እንደዚህ አይነት ነው። ችግሪ በጣም እውቀት የሚጠይቅ ነገር ስለሆነ አታድርጉ፣ አትግቡ መስጂድ። እዚህኛው ግን ችግር የለም። ቃለ ፊልሙንተቃ ሙንተቃ የሚባለው ላይ ረዋሁል ጀማዓቱ ለልቡኻሪ ቡኻሪ ሲቀሩ ሌላው እንዳለ መሐዲስ ሁሉ ዘግቦታል። منقطع የሚባለው ኪታብ ላይ رواه الجماعة جماعة كل ذبوط إلا البخاري شيخ البخاري كتابه ولا بأس تجري لنا أن تأتي الحائط عند حائط بتفتن بتعرض تجري لنا بالأذكار الشرعية شرعوا يهون ذكر سن بتذكر تجري لنا شرعوا يهون ذكر وتعلو من التهليل لا إله إلا الله لا إله إلا الله إن بالذكر تجلال والتكبير تكبير الله أكبر الله أكبر بالذكر تجلال والتكبير سبحان الله سبحان الله والأدعية من يسلم دعاءه اللهم ربنا آتنا في الدنيا حسنة ዱዓ ብታደርግ ወአን ተእቲ ልታደርግም ቢልአውራድ ሸርዕያ ሸርዓዊ የሆኑ አውራዶች ሸርዓዊ የሆኑ አውራዶች አውራዶች የሚባሉት ዱዓል መሳአል አይደል አንተይና ወአንተል ሙልኩ ሊላህ ጠዋት ከሆነ ደግሞ አስበሕና ወአስበሐል ሙልኩ ሊላህ ኢላ አኺሪ ያፈዘታል ስንተኛ ስንነሳ አሉ እነዚህ ናቸው አውራዶች አውራዶች የመግሪብና የኢሻ አውራድ ማለት አይደለም እና እንደዛ ነበር ማለት ሱራት ስንቀራ ፊት ሰፈር ማለት ነው። اللهم اجرنا من النار ይሄ የመግሪብ አውራድ አለ፣ የኢሻ አውራድ አለ፣ የሱብህ አውራድ አለ። ኮሌክቲቭ ተደርገው ነው ከተለያየ የተደረጉ ናቸው። ግን ይሄ አንደኛ ሰነድ የለውም። በዚህ ሰዓት እንደዚህ አድርጎ የማድረግ እንትን የለም። መሻይኮቻችን መሻይኮች ናቸው ያመጡት። ደሊል እስከሌለው ድረስ ደግሞ ላ ንዕመሉ ዋናው ደሊል ነው። ትልቁ ነገር ደሊል ነው። የመታ የሶባህ ነብዩ ተናግረዋል። ያንኑ በጊዜው ጠብቆ ማድረግ በሌላ ጊዜ አልተከለከለም። አንድ ላይ ተሰብስበህ ማድረግ ደግሞ የለም የለም። የሁሉ ሷህባ አንድ ላይ ተሰብስቦ ያደርግ ነበር። አንዱ እየመራ የለም፣ ይሄ አልተጻፈም። ወላ በእሰ ችግር የለም። አንተ እቴል አንተ እቴል ሐይድ አንድ ሐይደኛ ልታደርግ ቢ ልታመጣ ልታደርግ ማለት ነው። ብላዝካር ሸርዕያ ሸርዓዊ የሆኑ ዚክሮችን ልትጠቀም ችግር የለም። ሚን ተህሊል ተህሊል ወተክቢር ወተስቢህ ወልአድዕያ ሌሎችንም ዱዓዎች ማድረግ ትችላለህ። ሕስነ ሙስሊም ላይ ተጽፎላችኋል እንዳለ ወአን ተእትየ ልታድር ግን ልትፈጽም ቢልአውራድ ሸርዕያ ሸርዓዊ የሆኑ አውራዶችን አልመሽሩዓ መሽሩ የሆኑ የተደነገጉት እዚህ ለጥንቃቄ ነው። غير المشروع አውራዶችን እንዳታደርጉ المشروع في الحديث المشروع في حديث النبي عليه الصلاة والسلام مشروع يهون قال የተውጣጡትን አልመስሩዓ ፊ ሶባህ በሱብህ እንደረጋለ ወልመሳ ማታ እንደረጋለ ወይም ደግሞ ስንተኛ ወለስቲቃብ ስንነቃም የሚደረግ ዱዓ አለ። ስንዛም ብታደርጊ ችግር የለባትም። ስለዚህ ይፈቀድላታል። ወላ በእሰ ችግር የለም። አንተ ቅራአ ልትቀራ ትችላለች። አንድ ሴት ሲኩቱብ ልዕልም ኩቱብ ልዕልምን የዕልምን መጽሐፎች ማንበብ ትችላለች። ለምሳሌ ከተፍሲር ተፍሲር ቁርአኑን በዛው እየቀራች ቃለ አላሁ ተዓላ ከዛ ወከዛ ማዕናሁ ከዛ ወከዛ ብላ ትቀላቀልበታለች። ተፍሲር ብትቀራ ችግር የለም ነው ተፍሲር ይሄ ፉቃሃዎችን ተፍሲሩ አንድ ላይ ቁርአን ተፍሲሩ ብትሸከሙ ችግር የለም። ሐምለል ሙሳሐፍ አይባልም። የተፍሲሩ መጠን ከበዛ ከቁርአኑ እንትን ችግር የለም ይላሉ። አሁንም የተፍሲር መጽሐፎችን ብትቀራ እንድትልጅ ችግር የለም። ከተፍሲር ወልሐዲስ ወልፊቅህ እነዚህን ብትሞጠል ጣጣ የለውም። ዋናው ቁርአኑ ልተዓቡድ ነው የማይበቃላት አጅር ለማግኘት ተዓቡድ ለማድረግ ቁርአኑን ስንቀራ በእያንዳንዱ ፊደል ሐርፍ እንትን ለማግኘት ነው አይደል? ዒልም ለማግኘት የሚደረግ ቅርአትና ልተዓቡድ የሚቀረው ይለያያል። ልተዓቡድ ሆኖ አይፈቀድላትም፣ እሱ አይፈቀድላትም። ያው ማዕል ኺላፍ ማለት ነው። ወላህወቱ አላ ተፍዓል አለማድረጓ ነው የሚሻለው። ቁርአን ተፍሲርማ ትችላለች፣ ችግር የለም። ወልሐዲስ ብትቀራ ተፍሲሩን ስትቀራው ደግሞ ወይም ሐዲሱን ስትቀራው ቁርአን መምጣቱ አይቀርም። አብራ አንድ ላይ ትቀራዋለህ፣ ጣጣ የለም። እዚህ ውስጥ ለምሳሌ አሁን እየቀራች ነው አንዲት ሀይደኛ እየቀራች ነው። ብትሟጠን ላይነሱ የመሱሁ ኢለል ሙጠሃሩን ስላታለች ሀይደኛዋ። ይህን ብትቀራው ችግር የለም። አላ ያመስሉ ለሙጣሃሩ ንጹህ ሲጋ ማለት ነው እያለች ብትፈስር ሰራላ እዛ ይቻላል ችግር የለም ገብታችኋል ገብታችኋል ጥያቄ ጥያቄ ጠይቁ ለሀይደኛ ደሊል አላገኘሁም ለጀናብተኛ ግን ሐዲስ ሶሂህ አለኝ ነው የሚሉት እሱ አይቻልም ለጀናብተኛም ለሐይዘኛም ለሁለቱም አይቻልም። አሁን መቅራት ያለባችሁ በእናንተ ሌበል ያለው አይቻልም። ማን ጀናብተኛም ትሁን ሐይዘኛ መስጊድ ውስጥ መቀመጥ አይችልም እ አአ አይቻልም። መስአላውን አንድ ላይ ቂያስን አናደርግም። ጀናብተኛ የሚያደርገውን ሐይደኛ የማታደርገው አለ አይደል? ጀናብተኛ ይጾማል፣ ሐይደኛ ግን አትጾምም። ይለያያሉ፣ ሆነ ላይ እኮ ይለያያሉ። የግድ አንድ አይነት ሁክም አላቸው ማለት አይደለም። ንፋሳና ሀይድ ከሆነ አንድ አይነት ሁክም አላቸው። አክበሩ ከበቃ ፉቃዎች ጋር ብትሄድ የሆነ ነገር የሚያመጡታል። አዕላው ትልቁ ከበቃ አነስተኛ ነው ጅኑብ ይበቃል ይለዋል። ግን ለእያንዳንዱ ደግሞ ደሌ ያስፈልገናል። የጤና